السلام عليكم ورحمة الله طيب طيب الحمد لله الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين <clears throat> وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب شروط شروطه وما نهي عنه رقم حديث 669 من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن عائشة رضي الله تعالى عنها قالت جاءتني بريرة فقالت إني كاتبت أهلي على تسع أرق في كل عام أوقية فعينيني قلت إن أحب أهلك أن أعدها لهم ويكون ولاء ولاؤك لي فعلت فذهبت بريرة إلى أهلها فقالت لهم فأبوا فأبوا عليها فجاءت من عندهم ورسول الله صلى الله عليه وسلم جالس فقالت إني قد عرضت ذلك عليهم فأبوا إلا أن يكون الولاء لهم فسمع, فسمع, نبي فسمع نبي, نبي صلى الله عليه وسلم فأخبرت عائشة النبي صلى الله عليه وسلم فقال خذيها واشترطي لهم الولاء فإنما الولاء لمن أعتق ففعلت عائشة رضي الله تعالى عنها ثم قام رسول الله صلى الله عليه وسلم في الناس فحمد الله وأثنى عليه ثم قال أما بعد فما بال رجال يشترطون شروطا ليس في كتاب الله عز وجل ما كان من من شرط ليس في كتاب الله فهو باطل وإن كان مئة شرط قضاء الله أحق وشرط الله أوثق وإنما الولاء لمن أعتق متفق عليه واللفظ للبخاري وعند مسلم قال اشتر اشتريها وأعتقها واشترطي لهم الولاء وعن عائشة رضي الله عنها أنها قالت جاءتني بريرة فقالت إني كاتبت أهلي على تسع أواق في كل عام أقية فأعينيني فقلت إن أحب أهلك أن أعدها لهم ويكون ولاؤك لي فعلت فذهبت بريرة إلى أهلها فقالت لهم فأبوا عليها فجاءت من عندهم ورسول الله صلى الله عليه وسلم جالس فقالت إني قد عرضت ذلك عليهم فأبوا إلا أن يكون الولاء لهم فسمع النبي صلى الله عليه وسلم فأخبرت عائشة النبي صلى الله عليه وسلم فقال خذيها واشترطي لهم الولاء فإنما الولاء لمن اعتق ففعلت عائشة رضي الله عنها ثم قام رسول الله في الناس فحمد الله واثنى عليه ثم قال اما بعد فما بال رجال يشترطون شروطا ليست في كتاب الله تعالى ما كان من شرط ليس في كتاب الله فهو باطل وإن كان مئة شر قضاء الله أحق وشر الله أوثق وإنما الولاء لمن أعتق متفق عليه واللفظ البخاري وعند مسلم قال اشتريها واعتقيها واشترط لهم الولاء الحديث إذن عائشة سرعان الله سبحانه وتعالى ولله من تلالج أنها قالت قالت عائشة جاءتني بريرة بريرة يمتبالوا باريا متاتشي እና فقالت አለችኝ ኢኒ እኔ በሪራ አለች ካተብቱ አህሊ አለቃዎችን ተጻጽፊያቸዋለሁኝ አላ ትስዒ አዋቅን በስድስት ውቅያ ላይ ስድስት ውቅያ እያንዳንዱ 40 ነው ብለናል ዘጠኝ ማለት ነው ትስዑ አዋቅ ዘጠኝ ውቅያ እያንዳንዱ 40 40 ነው ዘጠኝ ሲባዛ በ40 እሺ في كل عام ውቅያ ለከፍል ነው አለች በየአመቱ አንዳንድ ውቅያ ለከፍል ለዘጠኝ አመት የሚያልቅ ማለት ነው ክፍያው የተጻጻፈችው ምንድነው ከባርነት ሊለቋት በዚህ በዘጠኝ አመት በየአመቱ አንዳንድ ውቅያ ልታስረክባቸው ከዛ በኋላ ሙሉ ነፃ ጨዋ ልትሆን ሁር ልትሆን ማለት ነው ግልጽ ነው ይኩል አመ ውቅያ እና ይሄ ጉዳይ ያው መቼም ራስን እዋጣዋለሁ ብዬ ሳይሆን የሚያገዘ መቼም አላጣም ብዬ ማስቤ ነውና አሁን ወደ አንቺ የመጣሁት እናታችን አይሻ ያው እንድታገዢ ነውና ፈአዒኒኒ አለቻት ፈአዒኒኒ ፈአዒኒ ፈአዒኒ ብትል ይቻል ነበር ግን እርጅኝ እኔን እኔን ለማለት ነው መጣ ፈአይ ፈአይኒኒ እርጅኝ ባክሽ ተባበርኝ በምትችው ያው አካፍሪ ነው ነፍሷ ጋር فقلت አልኳት ለበሪራ ان احب اهلك አለቃዎችሽ ማለት ነው አህሎኪ ማለት የተፈለገው ሰዎችሽ ቤተሰቦችሽ ከፈቀዱና ከወደዱ አን አዑደሃ ለሁም ካሽ ልከፍላቸው ቆጥሬ ማለት ነው ዘጠኝ ሩቅያ አንድ ያስረክባቸው ፈቃደኛ ከሆኑ ባይሆን ويكون ولاؤك لي ከባርነት ካወጣሁሽ ያንቺ አንቺ ልክ እንደ ቤተሰብ የሞረስ እጣ ፈንታ ለኔ ሊሰጠኝ ሰው ልጁን እንደሚወርስ ከባርነት ነፃ ያወጣውንም የሞረስ እድል አለው ይሄን ከተስማሙ ነው እኔ ሁር ገዘሙ ከፍዬ እነሱ ወላእሽን ያንቺ ምን ዝምድና እነሱ የሚወስዱ ከሆነ ምን አከሰረ ማታ ነው አይሻ ስለዚህ ان اعدها لهم الله ካሽ ويكون ولا وكيلي ዝምድናሽ ከኔ ጋር ሊተሳሰር ከሆነ فعلቱ እፈጽመዋለሁ አድርገዋለሁ አግዝሻለሁ ማለት فعلቱ ማለት ይችም ጥሩ አጋጣሚ ናት ብላ ተደስታ የሮጠች በርራ ወደማን ወደ ዘመዶቿ فذهبت بريرة بريرة ሄደች الى اهلها ወደ ቤተሰቦቿ እናም فقالت لهم ማለት بمعنى فاخبرتهم ነገረቻቸው አይሻ እንዲያለ ሐሳብ አቅርባልኛለች ልከፍልልኝ ነው ግን ወላኤ ዝምድናዬ ከሷ ጋር ነው ተሰሰር የሚሆነው ከናንተ ጋር አይደለም ይሄን ትቀበላላችሁ አትቀበሉም ገንዘቡን ካሽ ከፈላችሁ ነው ስትላቸው فابوا عليها فابوا አይሆንም ብለው እምቢ አሉ ማለት ነው عليها በበሪራ ላይ አቃቷስ ይሄንማ እንስማማም ባሪያ ባሪያ ነው ምን ማድረግ አይችልም فجاءت መጣች ተመልሳ እንደገና ተንከሳክሳ ተመለሰች ሲባሉ ምን እንዲህም ከነርሱ ጥሩ መልስ አታገኝ ሀዘኗን ተሸክማ መጣች ወረሱላህ ሰለላሁ ዐለይሂ ወሰለም ጃሊሱን ነብዩ ደግሞ ሰለላሁ ዐለይሂ ወሰለም ቁጭ ብሏል አጋጣሚ አይሻ ጋር ማን ቤታቸው ስለሆነ ከዛ መተበሪያ فقالت አለች አይሻ እንትና በሪራ ኢኒ እኔ ቀድ አረቱ ذلك ذلك ذلك ሁለቱም ይቻላል ከሆነ ذلك ያንን ያማከርሽኝ ነገር አቅርቤው ነበር ወደ እነሱ ወደ ቤተሰቦች ግን ፈአበዋ እንቢያሩ አልተስማሙም ቀድ አረቱ ቀድ አረቱ ذلك ያ ያልኩ ያልሽኝ ነገር ለሰትየው ለአይሻ መልሰን ማለት ነው አቅርብላቸው ነበር አለህ በነሱ ፈአበው አቅተውኛል ኢላ የኩነ ወላው ለሁም ዘጠኙን ነውቂያ አንደዚህ ካሽም ከሻቸው ከሆነ ወላውን ላትወስጅባቸው ነው የተስማሙት ኢላ የኩነ ወላው ዝምድናው ሊሆን እንጂ ለሁም ለነዛ ላለቃዎች ለነበሩት ከዛው ጫ አይቻልም ብለዋ ስትላት ይሄና መልስ ፈሰሚ አንነብዩ ሰለላሁ ዐለይሂ ወሰለም ቅድም አልነበሩም አሁን ግን ተቀምጠው ሰሙ فاخبرت عائشه النبي صلى الله عليه وسلم ምንድነው አሉ እሳቸውም አይሻ ማስረዳቻቸው ማለት ነው فاخبرت አወራች አስረዳች አይሻቱ አይሻ አንነብየ ነብያችንን ከዛ ሐሳቡን ሲሰሙ ነብዩ አለይሂ ሰላቱ ሰላም ችግር የለውም አሉ فقال خذها እሺ ፈሽ ተቀበያት ሐሳቡን ወላው ለነሱ ይሁን አንቺ ግን ያው ሁርቲያ ተስማሚ አሉ ወሽተርድ ለሁም ወላ ቅድመ ፈተ ማስቀምጭላቸው ዝምድናውን የበረዳን ዝምድና ለነርሱ ተይላቸው እሺ እንደፈለጋቸው ባያቸውና ዋናው ነገር ከባርነት አውጫችን ሰይፍ ነው ለምን መሰለሽ እንምልሽ አሉ ደግሞ ፈኢነመል ወላኡ ዝምድና ለምን አተቀ ሁር ላለ እንጂ ገንዘብ ተቀብሎ ቁርጥማ ጎለበላ አይደለም አሉ ሁር ያልሽው አንቺ ነሽ ወላው መውሰድ የምችው አንቺ ነሽ እነሱ ሁርበው ቢሆን አዎ ዝምድናው ምን ሲሆን ነበረ ስለዚህ ምንም ችግር የለም ቃል ግብላቸው ሸርጡ ግን ትክክል አግባብ አይደለም ተቀባይት የለውም ግን ተቀበያቸው አለቻ አሏት ففعل عائشه ያው ረሱል አለይሂ ሰላም ተናግረው በሰማይቀርምና ተቀበለች አይሻም ተስማማች ማለት ነው ከዚያ ትንሽ ቆዩና ثم قام رسول الله صلى الله عليه وسلم في الناس ሰው መሐከል ላይ ወጡ ሚንበር ላይ ተጥቆ ነው فحمد الله الله አመሰገኑ واثنى عليه ان الحمد لله ونحمده አሉ ማለት ነው واثنى عليه አወደሱ ማለት ነው ثم قال اما بعد ከዚህ በኋላ ምን ነገራችሁ ቁም ነገር ቢኖር ስሙ ልንገራችሁ አሉ فما بعض رجال የወንዶች ባህሪ ረ ምንድነው አሉ የሽተሪጡና ሹሩጣን ቅድመ ሁኔታዎችን የሚደረድሩት ያ ቅድመ ሁኔታ ደግሞ ለይሰ في كتاب الله በአላህ ቁርአን ውስጥ የሌለ ቁርአን ያልፈቀደው ያላዘዘው ቅድመ ሁኔታ የሚደረጉ ሰዎች ምን ስለሆኑ ነው አሉ ከሌ ከሌ አላሉ ስም አልጠሩ ማባሉ ሪጃል ማባሉ ምን አይነት ምን አይነት ህዝብ ነው ያለን እንደሚባለው ማለት ነው ምን አይነት ሰው ነው ደግሞ እንዲህ ነገር የሚያስቀምጠው አላህ ቁርአን ውስጥ የሌለ መስፈርት እየደረደረ ጉዳዮችን የሚያሰናክለው ማካነ ሚሸርጢናሉ ማካነ የሆነ ሁሉ من شرط ከቅድመ ሁኔታ ያ ቅድመ ሁኔታ ደግሞ ለይሳ في كتاب الله በአላህ ቁርአን ውስጥ የሌለ ያልተፈቀደ ነገር ቅድመ ሁኔታ የሚያስቀምጥ ሰው ከዛሬ ጀምሮ فهو باطل አሉ የተበላሸው ተቀባይት የለውም አሉ وان كان مئة شرط አንድ ቅድመ ሁኔታ አይደለም ለምን መቶ ቅድመ ሁኔታ አይሆንም አሉ وان كان ቢሆን እንኳ ሚአተ ሸርጥን መቶ ቅድመ ሁኔታዎች ማለት ነው ቀዳኡ الله ያ አላህ ፍርድ አሐቁ ይበልጥ የተገባውን ልንቀበለው ወሸርጡ الله ያ አላህ ቅድመ ሁኔታ አውሰቁ በጣም አስተማማኝ ነው ስለዚህ وانما الولاء لمن اعتق ባሪያን ሁር በማለት የሚገኘው የዝምድና ሐረግ ሊመን አተቀ ባረን ሁር ላለ ነው እንጂ ከዚያ ውጭ ያለ ሰው ወላኡለኛ አንቺ ገንዘብ ከፋይ የሚባል ነገር የለም አንዱን ጎታ አንዱ የሚጠቅም ነገር ማለታቸው ነው ወለፍዙ ቡኻሪ ቃላቱ ቅንብሩ የቡኻሪ ነው ያለን ነው ወንደ ሙስሊም እንደ ሙስሊም ዘገባ ቃል እሽተሪሃ ግዥ መጀመሪያ ላይ ኹዚሃ የሚለው ቦታ ላይ እሽተሪሃ ግዣት ከዛ ወአቲቂሃ ሁርባያት ወሽተሪቲ ቅድመ ሁኔታ ተጫቸው ለሁም ለቤተሰቦቿ አልወላ ዝም አልወላ ዝምድናው ለናንተ ይሆናል ባያቸውና ከዛ በኋላ እኔ የምሰጠው መመሪያ ሰጣለሁኝ ያን ጊዜ ተጠቃሚ ትሆኛለሽ ከውጤቱ በማለት አይሻን ነገሯት አይሻ ምሽብራ ተስማምታ ቃል ገብታ ሁራለች ከዛ ተጨወተው ህራብ ላይ وانما الولاء لمن اعتقالوا ለአይሻ ሆነ ወላኡም ማለት ነው እነዛ ዝምር ባየር ላይ ቀሩ طيب በሬራ የአይሻ ባሪያ ነች የነበረችም ብዙ ታሪክ አለ በሬራ የምትባል ይው ባሏ ሙጊት ይባል ነበር ባላ ነበር እንደሰው ባሪያ ነበር ከዛ ባሪያና ነበር ይጋባል እንደምታውቁት ባሪያን ሁር ያገባታል እና ባሪያና ነበር ተጋብተው ነበር አሁን ሁር ሆነች ሁር ስትሆን ባሏን በለጠችው በደረጃ እሷ ጨዋ እሱ ባሪያ ሆነ فلما عتقت ከባርነት سوطا خيرها النبي صلى الله عليه وسلم አሁን ምርጫ አለሽ አለው ድሮ ባሪያነት ያው የሰጧት መቀበል ብቻ ነው ባል መርጦ ማንሳትም አትችልም አሁን ግን ምርጫው አለሽ ከፈለግሽ ትዳርሽ መቀጠል ካልፈለግሽም ባልሽ መፍታት ትችያለሽ አሁን ባለስልጣን ሆነ ፈክታረ ፍራቀሁ እንደዛ እስከሆነ ተጭኖብኝ ነው እንጂ አልፈልገውም ማለት እንግዲህ ጉዳውቱም ተምልሆ እንጂ አልፈልገውም ማለች ከዛ አረ ተቀመጭ ባከሽ አሏት እንደገና መልሰው እህ ምርጫውን ሰጥቶ ሲያበቃ አሁን ተቀመጭ ፍርድ ግዳጅ ነው ወይስ ሽምግልና ነው የምታናገሩኝ አለቻቸው አይ ሸሪዓውማ ምርጫ ሰጥቶሻ ችግር የለውም ግን ሰውየው በጣም አፍቅሮሻል በጣም ፈልጎሻል አትፍቺው ቀጥ ቢሏት ፍርድ ከሆነና ያው ውሳኔ ሁክም ከሆነ እቀበላለሁ ሽምግልና ከሆነ እዚህ ቦታ ላይ አልቀበልም ማለት ይባላል እንባውን እያንጠበጠበ ወይን የበሬ ላይ ያለ በየመንገዱ ይዞር ነበር ይባላል እንግዲህ ፍቅር የነካው ካለ ያቀዋል ይሃል እዚህ ጋር ብዙ ሁክሞችን ነው የሚሰጠን አሁን እዚህ ጋር በባርነት እያለ ትዳር የጀመረ ሰው ከባርነት ሲወጣ ምርጫው የራሱ ነው ወንድም ሆነ ሚስትም ሆነች ማለት ነው በሬራ ያው ማንነቷ ነገርኳችሁ ካተብቱ አህሊ የምትለው ካተባ ሙካተባ ካተብቱ ከይባላል ይሄን ያህል ትከፍላለህ ይሄን ያክል በዚህ ናመት ስታመጣ ከባርነት ነጻ ተወጣለ የተባለ ሰው ሙካተባ ይባላል ያው መጻጻፍ መዋዋል ብላችሁ ማለት ትችላላችሁ ካተብቱ ተዋዋልኩኝ ተጻጻፍኩኝ ማለት አቅሳጥ የሚባል አለ በአረቦች ዘንድ አንድ መኪና 100 ሺህ ብር ይባላል በካሽ ቢሆን 20 ሺህ 100 ማን 80 ሺህ የነበረውን 20 ሺህ ጨምረውበት የዱቤ በየወሩ አንድ አንድ ሺህ ያስገባ ሰውየው ለአራት አመት ለአምስት አመት እንደዛ ማለት ነው ይሄን እሺ አላየህ ከሐዲሱ ምን ይዘውን ነገ ቁም ነገር እንይና እናልፈዋለን ትርጉሙ ግልጽ ስለሆነ ይሄ ሐዲስ ትልቅ ትርጉምን ያካተተ ብዙ ብያኖችን በውስጡ ያቀፈ ነው ይላል አንዳንድ ዑለማዎች በዚህ ሐዲስ ላይ ብቻ ኪታብ ጽፈዋል ይላል ከአራት መቶ ፋይዳ በላይ አውጥተውለታል ይላል ከዚህ ሐዲስ ከአራት መቶ ፋይዳ ጥቅም በላይ ይገኘዋል ከዚህ ሐዲስ ላይ ብለዋል እኛ ግን እዚህ ጋር ሲዋና ዋናዎች እንያቸው ان امه لاحد بيوت اهل المدينه يقال بريره ራሷን ገዛች ከማን ካለቃዎቿ ተጻጻፈች ያለው በዘጠኝ ኡቅያ በየአመት በአንዳንድ ቁያ ልከፈል ከዛ አይሻ መታ ባክሻ ግጅኝ አለቻት አይሻም ተስማምታ ነበር ግን ወላው ለኔ ከሆነ አለች እነዛ ሰዎች ደግሞ እንዲያሉ ያው ነብያች በማከር ገቡና አስታረቋቸው ያው ግዣታ ግዥና ሁርባት አሉ ከዛ ምድያ አደረጉ ሰዎች ምን እንዲስማሙ አደረጉ ከዛ በኋላ حرام የሆነ መስፈርት ማስቀመጥ እንደማይቻል ጠቅላላ ህግ ሰጡ ማለት ነው ባርነት ላይም ሆነ ሌላም ነገር ላይ ማለት ነው ማንኛው ቅድመ ሁኔታ የሚቀመጥ ባጢል ከሆነ መቶ ሸርጥ ቢሆን ወዳቂ ነው ተቀባይት የለውም ወላም ሁር ላለ ሰው የሚሰጠው የሚል ህግ ሰጡ ማለት ነው ባሪያ መጻጻፉ እንደሚቻል ነው ከባርነት ነፃ ለመውጣት ራሱ መጻጻፍ እንደሚችልም ከዚህ ሐዲስ መውሰድ እንችላለን ነው ሌላው ደይነል ኪታባ እዳን ነገር መጻፍ እንዳለብን ነው ተጻጻፍኩኝ ማለቷ በየአመቱ ለከፈት ዘጠኝ ወቅያ እንዳለብኝ እንደዳ አድርገ ጻፍኩ እያለች ነው አንደኛ እዳ የሚከፈልበት ጊዜ መገደቡ ጥሩ ነው ሁለተኛ ምን ያህል እዳ እንዳለበት መጻጻፉ በጣም ወሳኝ ነው አረሳም እያለ አንዳንድ ሰው ዝም ብሎ እዳ ደግሞ ይረሳል ይያል የማይጽፍ ሰው አለ ይሄ ሞኝነት ነው ሌላው የገዛ ነው እቃ በዱቤ የገዛነውን እቃ cash መክፈል ይቻላል አሁን በሌላ ዱቤ በየአመቱ ልከፍል ነው ተስማምታ የመጣች ለዘጠኝ አመት አሁን ግን አይሻ ምንድነው ያለቻት cash ነው መከፈሻ አጠቃላይ ዘጠኙንም አንድ ጊዜ ነብያችን ለምን እንደዚህ አይቻልም ቅስጥ ነው በየአመቱ ልከፍል ተስማማቸው ያው ነው መከፈል ያለበት አላሉም አጽድቀውታል ስለዚህ አንድ ሰው ተቅሲጥ ብሎ ቢያወጣ በካሽ ቢከፍል ይችላል አሁንም እዛ ሀገር ይቀበላሉ ካሽ ካመጣ አንተ ነው ችግር የለባቸው እሺ فإن النبي صلى الله عليه وسلم አቀረ عائشه على استعدادها لدفعها لهم معجله ባስቸኳይ እንደገና ወላ ለምን አተቀ መሆኑንም እዚሁ ላይ አሳይቷል ሌላው ቃል ግቢላቸው አሉ ቃል ገባችላቸው ቅድመ ሁኔታ ወላው ሊሰጣቸው ኋላ ግን ፈረሰ ቀረ ባጢል የሆነ ቅድመ ሁኔታ ያስቀመጠ ሰው ያ ባጢሉ ቅድመ ሁኔታ ይወርቃል እንጂ ሽያጭን አያፈርሰውም ማለት ነው ሌላው አንድ ችግር ሲፈጠር በአገር ውስጥ አንድ ወንጀል አንድ የሆነ ሲታይ ያን ሰው በአተኩሩ አንተ እንደዚህ ነው ብሎ አይሰደብም እንደ መስጊድ ያለ ነገር ላይ ኹጥባ ላይ እንዲሁ ዒድ ላይ ሊሆን ይችላል ህዝብ የሚሰበሰብበት ነገር ሊኖር ይችላል እዛ ላይ ይሄን ይሄን የሚሰሩ ሰዎች አሉና ከዚህ ነገር ሊቆጠቡ ይገባል ተብሎ እንደዚህ በጥቅሉ መነገሩ ኳሊን ገረፈው ወይ ነው እንደሰማይ ላይ ገበሬ ተረት ለአንዱ የሚሰጠው ምክር ለሁሉም ይሆናል ነው እንደገና እኔን አይደለም ያም እኔን አይደለም እያለ የሚያስበው እንጂ እና አተኩረው ሰደቡ ብሎ ወደ ቂም ውስጥ አይገባም ማለት ነው ሌላው ኹጥባ በሚخطብ ሰዓት ان الحمد والنعمه تمام ብሎ መጀመሩ ተወዳጅ ነው ለምን فحمد الله ብሎ واثنى عليه ነው ያለው መጀመሪያ حمد ላይ ይቀደማል ከዛ ሰና ደግሞ ይቀደማል ማለት ነው ከዛም ቀጥሎ አማ بعد የሚለውን ቃል መጠቀምም ሱና ነው ከዚህ በኋላ የምነግራችሁ ቁም ነገር ብሎ መግባት ማለት ነው ከመግቢያ በኋላ ሀተታ የሚባለው ከመግባታችን በፊት አማ እንጠቀማለን ማለት ነው ደብዳቤ ላይ ላይ ሌላ ወይን ካን ሚያተ ሸርጥ ያሉት ያው ሰዎች በተፈጥሯቸው ለምን አስር ጊዜ አትጮህም ለምን መቶ ጊዜ አትጮህም ምንለው ነገር አለ አንዳንድ ጊዜ ሰባ ይጠቀማሉ አንዳንድ ጊዜ 10 ይጠቀማሉ አንዳንድ ጊዜ መቶ ይጠቀማሉ ይሄ ከመቶም ቢበልጥ ይቻላል ማለት አይደለም ከዛም ቢያንስ ይቻላል ማለት አይደለም እንደው ሰዎች አጋን የሚጠሩ ቁጥር ነው ይሄ ሌላው شروط ليس في كتاب الله ማለት ቁርአን ላይ በግልጽ ይሄ ነገር ይቻላል ተብሎ ያልተነገረ ማለት ነው ወይም ከሐዲስ እንደዚህ ተብሎ ያልተነገረ ነገር ቁርአን የሌለ ነገር ይባላል እንግዲህ ይሄ ወላ የሚባለው ነገር ደግሞ ዝምድና እንደ ዝምድና ሀረግ ነው ሰው ልጅነቱን ወይ አባትነትን መሸጥ አይችልም አይደል አይሸጥ አይጀባ አባት አባት ነው እናት እናት ናት እናትነት ለማንም አይሰጥም አይጀባም አይሸጥም ቢሸጥ ብዙ ሰው እናቶች ሽጦ ነበር እ ልጅነትም እንደዛው ነው ዝምድና አይፋቅም ይባላል ባባባልም አሁንም ባሪያን ሁር ማለት ዝምድና ነው ስለዚህ ዝምድና እንደማይሸጥ ይሄም አይሸጥም አሉ አልወላኡ ሉህመቱን ከሉህመት النسب لا يباع ولا يوهب من حديث الله طيب ስለዚህ ያንን ባሪያ የሚወርሰው ማን ነው ያው ሁር ያለው ሰውዬ ነው ወራሹ ነው አሰባ ሆኖ የሚገኘው ማለት ነው እንግዲህ ከዚህ ሐዲስ ብዙ ይወጣል ብያቸዋለሁ ያኩል መዘዘር አይቻልም ያላ ምናልባት አልሙስሊሙን አላ ሹሩጥህም የሚል ደግሞ ሐዲስ አለ የቀራ ነው ካሁን ቀደም ይሰኛል ሙስሊሞች በሸርጣቸው ቃል በገቡት ነገር ላይ መቀጠል አለባቸው ይዛቸዋል ቃሉ የሚል ነገር አለ እዚህ ጋር ደግሞ መቶ ሸርጥ ቢሆን ዋጋ የለውም ይያለን ነው አልሙስሊሙን አላ ሹሩጥህ ማለት ሸሪዓ የደገፈው ሸርጥ ቅድመ ሁኔታ ያስቀመጠ ሰው ያው ባለበት መሙላት አለበት ማለት ነው አሁን ደግሞ መቶ ሸርጥ ቢሆን ይፈርሳል ማለት ባጥል ከሆነ ሸሪዓ የማይደግፈው ቁርአን ሐዲስ ላይ ከሆነ ማለታችን ነው ቀጥሉ ይሰማ وعن نعم. ابن عمر رضي الله تعالى عنهما قال نهى عمر عن بيع أمهات الأولاد فقال لا تباع ولا توهب ولا تورث يستمتع بها ما بعد له فإذا مات فهي حر رواه البيحقي ومالك وقال رفعه بعض الرواة فوهمه وعن ابن عمر رضي الله عنهما أنه قال نهى عمر عن بيع أمهات الأولاد فقال لا تباع ولا توهب ولا تورث يستمتع بها ما بدا له فاذا مات فهي حره رواه مالك والبيهقي وقال رفعه بعض الرواه فوهما طيب ከብኑ ዑመር ተዘገበ ስራቸውና አለሁላቸውና እብኑ ዑመር ምናሉ ነሃ ዑመሩ አሉ ያባታቸው ናቸው ዑመር ዑመር ከልክለዋል አሉ አላህ ዑመር ሲኖሩት ምንም የከለከሉት عن بيع امهات الاولاد የልጆችን እናቶች ከመሸጥ ከልክለዋል የልጆቻችንን እናቶች ከመሸጥ ከልክለዋል ምናችን ማለት ነው ሚስቶቻችንን ማለት ነው አንድ ጨዋ ከባሪያ ከወለደ ምንድነው የሚሆነው ያቺ ባሪያ ምን ትባላለች ያው ባሪያ ስለሆነች ሚስት የሚለው ብዙ ጊዜ አይጠቀሙትም የልጅ እናት የሚለው ነው የሚጠቀሙት ኡመል ወለድ ይዟታል ወይም ኡመሃቱል አውላድ የልጆች እናት እሷ አትሸጥም ምንድነው እሷን ከመሸጥ ከልክለዋል አሉ ሲከለከሉ ምንድነው فقال ብለዋል لا تباع አትሸጥም የልጅ እናት ولا تهاب ለሰው አትጀባም ولا تورث አትወረስም በማለት ተናግረዋል ሀዳ ምን ያድርጋት የስተምቲዑ ቢሃ ይጣቀምባት ማለት ነው መጣቀም ታውቃላችሁ ይገልገልባት ማለት ነው ለጥቅም ያውላት ማለት ነው ጥቅሟ ምንድነው ታውቁታላችሁ ማበዳለሁ ማለት በሷ መጠቀምና መገልገል እስካሰበና እስከፈለገ ድረስ ይገልገልባት ይጠቀምባት فاذا مات ባልዮ ወይም ደግሞ የወለደላት ሲሞት فهي حرة ጨዋነች የሰውየው ወራሾች እንደ ንብረት ወስደዋት ባሪያው ንብረት አይደለ ሊዋረሷትም አይችሉም ሁር ትሆናለች በሚል ዑመር ተናግረዋል ብሎ አብዱላህ ኢብኑ ዑመር ዘግቧል አለና ዘገባውን ረዋሁ ማሊኩ ማሊክ ዘግቧል አለ ማሊክ ኢማሙ ማሊክ ማለት ነው ዘግበውታል ወለበይሃቂዩ በይሃቂም ዘግበውታል አለና ወቃለ ብሏልም ረፈዐሁ بعض الروات አንዳንድ ዘጋቢዎች ሐዲሱን ወደ ነብያችን አድርሰውታል ረፈዐሁማ ከፍ አድርጎታል ማለት ነው ከዑመር ወደ ነብያችን ከፍ አድርጎታል ነገር ግን ፈወሂመ ስቷል ተሳስቷል ሐዲሱ መርፉነት የለውም ማለታቸው ነው ወላማት ኡመል ወለድ ማለት ነው አንድ ሰው ከባሪያው ከወለደ ያችን ባሪያው ምን ትባላለች የልጅ እናት ስለዚህ ባሏ ብቻ የወለደላት ሰው በመሞቱ ሁር ትሆናለች እንጂ አትወረስም እያለ ነው በድ ማ በዳለሁማ በደል አምሩ يبدو بدون ظهر እስከታየው ድረስ እስከፈለገ ድረስ እንደማለት ማ በዳለሁማ ሙደተ ቡዱዊሂ ለሁ እስከተገለጸለት እስከመሰለው ድረስ መቀጠል ይችላል እንደማለት ነው ቀጥሉ ተመሳሳይ ሐዲስ ነው وعن جابر رضي الله تعالى عنه قال كنا نبيع سراري سرارينا أمهات الأولاد والنبي صلى الله عليه وسلم حي لا لا يرى بذلك بأسا رواه النسائي وابن حب وابن ماجه والدار القطني وصححه ابن حبان طيب وعن جابر رضي الله عنه أنه قال كنا نبيع سرارينا أمهات الأولاد والنبي صلى الله عليه وسلم حي لا يرى بذلك بأسا رواه النسائي وابن ماجه والدارقطني وصححه ابن حبان جابر زغبوال من على جابر كنا نبيع እንሸጥ ነበር አለ አርየናማ ባሮቻችንን ማለት ነው ባሮቻችንን እንሸጥ ነበረ ባሪያ ኡማሃት አውላድ ማለት ነው የልጆቻችንን እናቶች እንሸጣቸው ነበረ የወለድንላቸውን ባሮች ማለት ነው ወነብዩ ሰለላሁ ዐለይሂ ወሰለም ነብያችን ደግሞ ሐዩን በህይወት ይያሉ ሳይሞቱ ማለት ነው ለምን ሸጣችሁ ብለው አይቆጡም ላይራ ራቢ በሰማለት ማለት በዚህ ጉዳይ ላይ ምንም ችግር አለው ብለው አስበው ማያውቁም ችግር ቢኖረው ለምን ትሸጣላችሁ ብለው ይቆጡት ነበር ማለት ነው አለመቆጣታቸው መቻሉንና ችግር እንደሌለው ያመለክታል አለ رواه النسائي وابن ماجه والدارقطني ابن حبان حديث صحيح ብለውታል አለ طيب حديث ደረጃው እኮ ደከም ያለ ነው وصحح الحادث الالباني ورك الالباني صحيحه في ارواء الغليل بمجموع طرقها صحيح لغيره ማታቸው ضعيፎች ተጠራቅሞ ሰነዱ ወደ ጥሩ ሐዲስ አድርሰውታል እሺ አሁን የቅድሙ ሐዲስ ዑመር ያሉት አትሸጥም አትለወጥም ያሉት ያሁኑ ደግሞ እሳቸው ባሉበት ሰዓት እንሸጥ ነበረ ለምን ብለውም ተቆጥተውና ያውቁም አለ طيب ስላላወቁ ሊሆን ይችላል ያልተቆጣችሁ እንጂ ሊቆጡ ይችላሉ እንዳይባል ነብዩን አለይሂ ሰላም አላህ አያጸድቃቸውም በማይፈልግ ነገር ላይ ባያውቋ ወህይ ይደርሳቸዋል እዚህ ቦታ እንዲያልተከስቷል ተብሎ ይነገራቸዋል ያን ነገር የሆነ አካሉ ያጸድቁታል አይሆንም ካሉ ያፈርሱታል ነበረ ግን ዝም ብለው ለምን ይሄን አደረጋቸው አለ ማለታቸው መቻሉን ያመለክታል ነው طيب ከዚህ ሐዲስ የምንወስደው ነገር ቢኖር አለ የዑመር ሐዲስ የልጅን እናት መሸጥ እንደማይቻል ነው በማንኛውም መንገድ በመሸጥም ሆነ በመለወጥም ሆነ በውርስ በውርስ መቀየር እንደማይቻል ነው ምንድነው መሆን ያለባት ኡመል ወለድ የልጅ እናቱና ነው መቀጠል ያለባት ከዛ ውጭ ሲሞት አሁር ትሆናለች ማታቸው ነው تاخذ من احكام الاحرار ከዛ በኋላ የሁርን ብያኔ ትይዛለች تاخذ من احكام الاحرار عدم جواز التصرف فيها بما ينقل الملك او يسببه وتاخذ من احكام الرجل جواز الخدمه والاستمتاع የልጅና ከሆነች በኋላ ያው እሷን መሸጥ መለወጥ እንደማይቻል የሁርነት ባህሪ ይሰጣታል ከባርነት ባህሪ ደግሞ ያው ባል እስካደረስ ይጠቀምባታል እንድታገለግለው ያደርጋታል ይሄን ትይዛለች አንها بعد موت سيدها تكون حر ባሏ ግን ከሞተ በኋላ ትሆናለች እንደማንኛውም ሰው የመሸጥ የመለወጥ የመቀበል የመውሰድ መብት ይሰጣታል ከባርነት ሙሉ በሙሉ ወጣች ይባላል ማለት ነው የሚያመክረው ያው ዑመር ሐዲስ የጃብር ሐዲስ ደግሞ የልጅን እናት መሸጥ እንደሚቻል ነው ባረክ ያዟቸው ጨዋዎች አትሸጡም وان النبي صلى الله عليه وسلم يعلم ذلك ይሄን ያውቁ ነበረ መሸጣቸው የልጃቸውና መሸጣቸው ያውቁ ነበረ ወይቅሩህም አለህ እያወቁም ዝም ይሏቸው ነበረ ነው የሚያሳየው ከዚህ ከሁለቱ ሐዲስ በመነሳት ጅምሁሩ ዑለማ አብዛኛው ዑለማዎች የዑመርን ሐዲስ ይዘው በመሄድ መሸጥ አይቻልም የሚለውን ይዘው ሄደዋል አለ ይሄን እንደ ኢጅማዕ ከሷሃቦች እንደ አንድነት ድምጽ ወስደውታል ነው የሚለው ማጠናከሪያ ደግሞ ሌላ አንድ ሐዲስ አለ አዩ መምራአቲን ወለደት ሚን ሰይዲሃ فهي معتقه عن دبره የሚል ሐዲስ ኢብኑ ማጀህ ኢማሙ አህመድ እንዲሁም ሐኪም የዘገቡት ሐዲስ ነው ይላል አዩ መምራአት ማንኛውም ሴት ባሪያ ማለት ነው ወለደት የወለደች ሚን ሰይዲሃ ካለቃዋ በኒካ በግጅም ብቻም ሆነ በኒካ فهي معتقه ሁር ተባለች ነች ሁር ትሆናለች ጨዋ ትሆናለች መቼ አንዱ ቡሪሂ ማለት እሱ ሲሞት ማለት ነው ከሱ ሞት ቀጥላ ጨዋ ትሆናለች የሚለውን ጅምሁሩ ዑለማ ተቀብለው ትይደዋል እህ እሺ ይሄን ካላችሁ የጃብርን ሐዲስ ምን ልታደርጉት ነው አይ ጃብሩ ሐዲስ ሙጀረድ ኢቅራር على فعل وقته لا يعرف بالتحديد ያው ይሸጡ እንደነበረ ይሸጡ እንደነበረ ኢቅራር አለ ነው እያለ ያለው መቼ ነው የሚለውን ደግሞ አይገልጽም ሐዲሱ ስለዚህ እህቲማላት ይገባዋል በፊት ሊሆን ይችላል ኋላ ሊሆን ይችላል ምናምን የሚል ነገር ጥርጣሬ ያስገ ይገባዋል ጥርጣሬ ከገባው ደግሞ ማስረጃ ሊሆን አይችልም ነው አላየሃል ፉቃዎች የሚሉት አንዲ ባሪያ ካለቃው ከወለደች በኋላ خلاص ኡመር ወለድ ትባላለች ከዛ በኋላ መሸጡ ምን አይቻልም የሚለው ነው ሆር ትሆናለች መቼ እሱ ሲሞት ماشي كاتلو وعن جابر بن عبد الله رضي الله عنهما قال قال نهى النبي صلى الله عليه وسلم عن دعي فضل الماء رواه مسلم وزاد في رواية وعن دعي براد الجمل ከጃቢር ኢብኑ አብዱላህ ተዘገበ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና قال نهى رسول الله صلى الله عليه وسلم የአላህ መልእክተኛ ከልክለዋል عن بيع فضل الماء የውሃን ትራፊ ከመሸጥ ከልክለዋል የተረፈው ውሃ ማለት ነው ውሃውን ተጠቅመን የተረፈውን ከመሸጥ ከልክለዋል ሐዲሱ ሙስሊም ነው አይሸጥም ማለት ነው የቧንቧ ውሃ እንዳይመስላችሁ ባይሆን ሃይላንድ ውሃ አይደለም ገንዘብ ያልወጣበት የወንዝ ውሃ ማለት ነው ወንዝ ላይ ሄደን ውሃ እንጠጣለን እንስሳዎች እናጠጣለን ምንቀደው እንቀዳለን ይተርፈናል አይደለ ሌላ ሰው ከውጭ ቢመጣ ክፈል አይባልም እሱም እንደኛው መጠቀም መብት አለውና ነው ግጦሽ ነገር የሳር ከብቶች ግጦሽ እንዲሁም ውሃ አይሸጥም የሚል አለ አሁንም ግጦሽ እንግዲህ ውጭ ሀገር ያላችሁ በተለይ ሰው እየሰሁን ብሎ እየተከለ እየዘራ ለከብቶች ቀለብ የሚሸጥ ሰው አለ እሱ ችግር የለው ይቻላል እንዱ ሰው ሰራ ሳይሆን ተፈጥሯዊ የሆነውን ነገር ማለት ነው ተፈጥሯዊ የሆነውን ግጦሽና ውሃ መጠቀም እንችላለን የተረፈው ግን መሸጥ የለብንም ነው رواه مسلم وزاد في روايه وعن بيع ضراب الجمل ضراب الجمل ምን ልበለው ስፐርም ታውቃላችሁ አይደል የግመልን ስፐርምም ከመሸጥ ከልክለዋል ነው ግመል ኮርማ አለ የግመሉን ኮርማ ያው ሌላው ደግሞ ሴት ግመል ይኖረዋል ለማሰረር መክፈል የለበትም ነው وعن ابن عمر قطروا وعن ابن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن عسب الفحل رواه البخاري وعن ابن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن عسب الفحل رواه البخاري كما صحيح ስለሆነ ነው ከብኑ ዑመር ተዘገበ ስራቸውን አላህ ይላቸውና ቃል አሉ እብኑ ዑመር ነሃ ረሱልላህ የአላህ መልእክተኛ ከልክለዋል አን አስቢል ፈህሊ ማለት አን ሰመኒ በይዒ አስቢል ፈህል የኮርማውን ያው የዘር ሐረጉን ከመሸጥ ከልክለዋል ማለት ነው ዲራብም አለው አስብም አለው ያው ነው እንትን ስያይሞች ይለያያሉ የግመሉ የከብቱ የፍየሉ የበጉ የከብት ሲሆን ኮርማን ላለ ለምሳሌ የፍየል ሲሆን ምንድን ባለው አማርኛ የሚችል ሰው ካለ እያንዳንዱ ኮርማ ኮርማ አለው ወጣጤ የሚባል ነገር አለ ኮርማ የሚባል አለ ደግሞ ምንድነው ያው ስያሜ ያለው እያንዳንዱ ተይስ በአረበኛውም ተይስ እንዲህ ፈረስም ማለት ሁሉም ሁሉ ማንኛውም ነገር ግመልም ሆነ ፍየልም ሆነ በግም ሆነ ፈረስም ሆነ ኮርማውን የኮርማውን ስፐር መሸጥ አይሆንም እያለን ነው الحديث الماء الواجب بذل زائده هو ما كان ነቃ ቢዕርን አው ነባ አይኒን ከጉጓድ ውሃ ወይም ከምንጩ ውሃ የፈሰሰ ማለታችን ነው ወይም ከወንዝ የሚፈስ ማለት ነው ወይም ከሸለቆ የሚፈስ ማለት ነው ወይም የራሳችን ከሆነው መሬት ላይ የሚፈልቅ ሊሆን ይችላል ከኛ አገልግሎት የተረፈ እስከሆነ ድረሳ መሸጥ አይሆንም ነው طيب اما المياه المحوزه بالقرب والاواني በቃ ቀርተን ከወንዝ ቀርተን ቢሆን በቤታችን ያመጣነው ከሆነ በርሜል ላይ ያጠራቀምነው የራሳችን ነው እንስራ ላይ ያጠራቀምነው የራሳችን ውሃ ነው መከልከል መሸጥም እንችላለን ማለት ነው ያው ገብጋቦች ከሆነ አንድ ሰው ጉርጓድ ማሰ በሆነች መሬት ማንም የማንም ንብረት ባልሆነች መሬት ላይ ሰዎችን ለመጥቀም እዛ ላይ ማንኛውም ሰው መጠቀም ይችላል የቆፈረውም ሰውዬ እንደማንኛውም ያቺን ውሃ መጠቀም ይችላል እንጂ መከልከል የለበትም ነው የራሱ መሬት ካልሆነ መሬት ላይ ሄዶ ከህዝቡ መሬት ላይ ቆፍሮ የኔ ነው ማለት የለበትም ማለት ነው ቀጥሎ ያለው ሐዲስ በይዑ ዲራብ الفحل አሁንም ኮርማ መሸጥ አይቻልም እያለን ነው ያው ስፐርሙ ማለት ነው ሀዳ ምን አድርገው ለምሳሌ ሴት ፍየሎች አሉኝ ኮርማ የለኝም ሌላው ሰው ደግሞ ኮርማ አለው ወጣጥ ያለው ምንድነው ማድረግ ያለብኝ ያ ሰው መሸጥ የለበትም ተባባለ ኮርማው በነፃ ይስተውና ፍየሎችን አሰሮ ይመልስለት ማለት እኮ ነው በደል ነው ልክ የተረፈው እንደሚሰጥ እንደማይሸጥ አሁንም የኮርማው ስፐርም አይሸጥም ያው ፍየሎችን አሰሩ ከብቶችን አሰሩ መመለስ ይችላል ማለት ነው አንዳንድ ነገሮች ሰው ዝም ብሎ እንደ ባህል በነፃ የመጠቀም ነገር ያቆየው ነገር አለ ያን ነገር ሸሪዓውን በዛው ያጸድቀዋል አንድ ጊዜ ጠቃሚና ጥሩ ባህል ሆኖ ካገኘው በዛው ላይ ያጸድቀዋል ብዙ ባህሎች አሉ እንደዚህ የጸደቁ የመተባበር ስራ በቃ ውሻም ያለ ለምሳሌ ውሻ አይሸጥም ድመት አይሸጥም ምንም ሁሉ ሰውየው መጠቀም ከፈለገ በነፃ እንዲያገኝ ነው የሚደረገው እንጂ መሸመረው ጭራሽ አይበቃም ያለው ለዚህ ነው አሁንም ይሄ የኮርማው በስፐርም እንደዛው ኮርማው መሸግን ይቻላል አጠቃላይ ማን ነው ላንድየው እንደዛ ይቻላል አሁን አይቻል ያለን ማከራየት ነው ለተወሰነ ለአንገ ሆቀ ነው ወስዶ እንትም ብሎ ለማምጣት መከራየት መክፈል የለበትም ነው قاتله وعنه أن رسول الله صلى الله عليه وسلم نهى عن بيع الحبل الحبلة وكان بيعا يتبايعه أهل الجاهلية كان رجل يبتأ الجزور إلى أن تبتج الناقة ثم تنتج التي في بطنها متفق عليه واللفظ القارئ وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم نهى عن بيع حبل الحبلة وكان بيعا يبتاعه أهل الجاهلية كان الرجل يبتاع الجزور إلى أن تنتج الناقة ثم تنتج في بطنها متفق عليه واللفظ للبخاري ابن عمر ናቸው ዘጋቢው ከሳቸው ተዘገበ ስራቸውን አለህላቸው አነ ረሱላህ የአላህ መልእክተኛ ነሃ ከልክለዋል عن بيع حبل الحبلا የርጉዚቱን እርግዝና መሸጥ ማለት ነው ይገባችኋል የርጉዟን እርግዝና መሸጥ ማለት ነው ለምሳሌ አሁን አንድ እንሰሳ አለ አርግዛለች በውስጧ በሆዷ ውስጥ ሽላለ ማለት ነው የዚህ የተረገዘችው ሆድ ውስጥ ያለችው ወጣ የምታረግዘው ሽጨልሃለሁ ማለት ማለት ነው መጅሁል እኮ ነው የተረገዘው ራሱ በሰላም ይወጣ አይወጣም የሚታወቅ ነገር የለም እንኳንስ ያቺ ደግሞ ወጣ አድጋ ደግሞ እንደገና የምታረግዘው መሸጥ ቀርቶ ማለት ነው ራሷ መሸጥ ራሱ አይቻልም ወካነ በይዓን አለ ግብይት ነበረ የብታኡ የሚሻሻጠው የሚገበያዩት የነበረ አህሉል الجاهልየቲ የጅህልና ባለቤቶች የድንቁርና ክፍለ ዘመን ሰዎች ማለት ነው ፍየል ገዝቼ ምትወልደው ሸላሃለው እንደዛ ነገር ጫዋታ ነው ካነ ረጁሉ ሰውየው ነበረ የብታኡ ጀዙረ ግመልን ይሸጣል ግመል ይሸጣል እስከመቼ ኢላ አንቱን ተጀናቀቱ በሆድ ውስጥ ያለችው ግመል እስከምትወለድ ድረሳ ከዛ ደግሞ ثم تنتج እስከምትወለድ አለት ያቺ ፊበጥኒያ ሆዶ ያለችው እንዲህ ያለ ግብይት ነበረ በጃሂልያው ይሄንን አስቁመውታል ከለከል ነብዩ አለይሂ ሰላቱ ወሰለም ይለናል ሐዲሱ ሙተፈቅ አለይህ ነው ቡኻሪና ሙስሊም ቃላቱ ግን የቡኻሪ ቅንብር ነው ሐበሉል ሐበላ ሐበላ ሙራዱ ሐምሉል ሐምል እንደ ማለት ነው ሐብልና ሐምል አንድ ነው ትርጉሙ ኢንታጁል ጀኒኒ ማለት ነው የተረገዘው የሚወልደውን ወይም የምትወልደውን ማለት ነው ኢንታጅ ነው ረቢ ማለት ነው ሽሉ የተረገዘው የሚያረባውን እርባታ ወይም የሚወልደውን ልጅ ማለት ነው طيب ጃሂልያ የሚለው ቀብለ እስላም ላለው ክፍለ ዘመን የሚጠቀሙት ነው ይላል ጀዙር ማለት ደግሞ ወንድም ይሁን ሴት ግመል ማለት ነው ጀዙር ከተባለ ወንድም ይሁን ይችላል ሴትም ይሁን ይችላል ቱንተጀናቀቱ على صيغه مبني مجهول دائما تنتج በሚል ነው የሚነበበው ያው ግማዓው ተፈለገው ኢላ አንተ ልጅ ነው እስከምትወልድ ማለት ነው ቱንተጃ እስከምትወለድ ነበር የሚያስይዘው ያው በሙገየር ሲጋ ይነበባ ሲነበብ ግን የሚተረጎመው ኢላ አንተ ሊደ ማለት ነው ያቺ ግመሏ እስከ የተረገዘችው ተወልዳ እስከምትወልድ ድረስ ማለት ነው በጥቅሉ ውጤትን ገና ወደፊት የሚወለደውን ነገር ሽጨልሃለሁ ማለት አይቻልም ልክ አሳ ማጥመጃውን ባህሩ ላይ ወሩሮ አንድ የማነሳውን ሽጨልሃለሁ ማለት እንደማይቻል በአየር ላይ በሰማይ ላይ ከሚበሩት ወፎች የተወሰኑ ሽጨልሃለሁ ማለት እንደማይቻል ከመንጋ ፍየሮች መካከል የተወሰኑ ሽጨልሃለሁ ማለት ባይቻል ኋላ ይጣላሉ ግማሽን ነው አንድ አራተኛው ነው አንድ ሶስተኛው ነው ከዚህ ግዝ እስከዚህ ሸከልኝ ላ ይሄና ይሄና ይጣላሉ ስለዚህ ጭቅጭቅ የሚያመጣ ማጭበርበር የሚያመጣ ማንነቱ ያልታወቀ ግብይትን ከልክለዋል ነው የሚለን ኢንሻአላህ የዛሬው ደርሳችን እዚሁ ቢቆም ጥሩ ነው ቀሪዎቹን በሚቀጥለው ሰፋ አድርገን እናያለን ኢንሻአላህ ሰፋችን አልቋል